አላሁ ስብሓነሁ ተዓላ በኑ እስራኤሎችን የሁዳዎችን የያዕቁብ ልጆችን ዙርያዎችን በዝርዝሩ የሰጣቸውን የኒም አይነቶች ሲቆጥር ትልቅና ከባዱ ላይ ነው አሁን የገባው። እኔ ነጃ ያወጣኋችሁ ጊዜና ያዳንኳችሁ ያተረፍኳችሁ ጊዜ ይሄም ከኒዕማዎች አንዱና ትልቁ ነው። አስታውሱት። ምን አሊ ፍርዓውን ከፍርዓውን ቤተሰቦች ከራሱ ከፍርዓውንም የሱሙነኩም ሱአል አዛብ ፍርዓውንና አሉ ፍርዓውን ያስቀምሷችሁ እኮ ነበር። የስቃይ አይነትን አለ የስቃይ አይነት ዩዘቢሁን አብናአኩም ወንድ ወንድ ልጆቻችሁን እያረዱ ገና የተወለደ ህፃን ጨቅላ በዕለቱ ويستحيون نساءكم يتولد تنسانات سيد سيد لجوشن يتو وفي ذلك بلاء من ربكم عظيم هذا إيه الزيقان ينبركوت وفي ذلك كان دزي أن تسكى إن أنتن مادان بلاء من ربكم عظيم نعم من ربكم عظيم بلو فسر إيه ابن تبري يجري للتبري تفسير مهي ትልቅ ኒዕማ ነው። ከዚህ አደጋ እናንተን ማትረፍ እንዲህ አይነት ስቃይ ከምታዩበት በእብኑ ከሲር ደግሞ አፈሳሰር ወፊ ዛሊኩም በላኦም ምን ረቢኩም ዐዚም ባለው የኢማናችሁ መለኪያ ሊለካ ተፈልጎ ፊትና ማለት ነው በእናንተ ላይ። ሁለቱም ያስኬዳል፣ ችግር የለው። በጣም ግን የሚገርመው ምንድን ነው? ይሄ ፍርአውን በጣም የሚያጅባችሁ ለምንድን ነው በኑ እስራኤሎችን እንደዚህ አይነት ቅጣት ሊቀጣ የፈለገው? የበኑ እስራኤል ልጆች ወይንም በኑ እስራኤሎች እናት ወንድ ወንድ ልጅ በምትወልድ ጊዜ እንዲታረድ፣ የበኑ እስራኤል እናቶች ሴቶች ሴት በወለዱ ጊዜ እንዳይታረድ እንዲህ አይነት ስቃይን ለበኒ እስራኤል ያመጣው ፍርአውን መነሻ አለው። መነሻው ምንድን ነው? ሙፈስሮች የተለያየ አይነት ቂሳ ያወራሉ። ዞሮ ዞሮ ቂሳው በአንድ ነገር ይገናኛል። ዋናው ምንድን ነው? አንድ ጊዜ ፍርዓውን ንጉሥ ፍርአውን አንድ መናምያ ያያል በነገራችን ላይ ፍራውንን ቀድመን እንወቀው። ፍራውን የሚባል ንጉስ ንግስናው ከሻም ይነሳል፣ ከሶሪያ መጥቶ እዚህ ግብፅ ይደርሳል። ዋና ቤተ መንግስቱን ያደረገው የእኛን አራት ኪሎ በረው አምጥቶ እሱ እዚህ መስር ላይ ግብፅ ላይ ነው ያደረገው። ግን እስከ ሻም ድረስ እስከ ሶሪያ ይገዛ ነበር። ይሄ ንጉስ ፍርዖን ህዝቡን ሲገዛ እዚህ ግብፅ ላይ ቅብጦች ናቸው ያሉት በአብዛኛው ከሶሪያ ከሻም አንስቶ እስከ ግብፅ ድረስ ተቀላቅሎ ነው ያለው። በኑ እስራኤሎችም ናቸው ያሉት፣ ቅብጦችም አሉ አንድ ላይ። ጀባርነቱ በስቶ መጃሪምነቱ በስቶ የኋላ ኋላ በጣም ለጆሮ የሚሰቀጥጥ ቃላት መናገር ጀመረ። ፍራውን አነ ረብኩም ልአላ ይል ነበር ለህዝቡ ፈጣሪ እኔ ነኝ፣ ጌታ እኔ ነኝ፣ ኻሊቅ እኔ ነኝ እስከ ማለት የደረሰ ነው። በዚህ መልኩ እንደኖረ እያለ አንድ ጊዜ አንድ መናም ያያል። ይሄ ፍራውን ምን መናም ያያል? በመናሙ እሳት ተነሳ ከሻም ከሻም ይሄ እሳት ይነሳና ቅብጦችን ቤታቸውን፣ ንብረታቸውን፣ ራሳቸውን፣ የሰውን ህይወት እያጨደ እያጨደ እያጨደ ይመጣል እስከ መስር እስከ ግብፅ ድረስ በኑ እስራኤሎችም ብቻ እየተወ ይህ እሳት ፍርዓውን ደነገጠ፣ ሲባንን መናም ነው። ለፍርዓውን ትላልቅ ሀዛዎች አሉት። ጠንቋዮች፣ ሙነጅሞች አሉት፣ ከዋክብት ቆጣሪዎች፣ አራፍ ካህና፣ እነዚህን ሰባሰበ። አረባካችሁ እኔ እንዲህ አይነት መናም አየሁኝ እንዴት ነው ብላችሁ የምትፈስሩት ይላል። በጣም የሚያጅብ ነገር ሁላቸውም አንድ ላይ ደነገጡ። ችግር የለውም ንገሩኝ፣ መናሙን ፈስሩታል። እኔ መፍትሄ ፈልጋለሁ አደጋም ከሆነ አለ። በቃ እንግዲህ ከነዚህ ከበኑ እስራኤሎች ውስጥ የሚፈጠር ንጉሥ አለ ማለት ነው። ቅብጦችን እንዳለ ሙልጭ አድርጎ የሚጨርስ የአንተን ንግሥና የሚቀማ ይፈጠራል ማለት ነው። የመናሙ ተፍሲር ይህን ይመስላል። ብዙ አወጣ አወረደና መጨረሻ ላይ ይሄ እንዳይከሰት አንድ መፍትሄ ላይ ብንደርስስ አለ። ይሄ አንተ ነው ንጉሥ አሉ። በቃ የበኑ እስራኤሎች ሴቶች የሚወልዱ የሚወልዱትን ህፃን ወንድ ወንድ ልጅ ሲወልዱ ማረድ ነው አለ። ይሄ ልጅ እንዳይከሰት እንዳይፈጠር እንዳይገኝ ማለት ነው። እያንዳንዷ የበኒ እስራኤል ሴት የምትወልደው ሴት ልጅ ሆኖ ከተገኘ ላይታረድ። ይህን አፈጻጸም ተግባራዊ ለማድረግ በሰዓቱ የእሱ ካድሬዎች ሁሉ ተመደቡ። የድርጅት ስራ ነው። ይሄ እኮ ትልቅ ጉዳይ ነው። በፍራኦን ንግስና ላይ የመጣ ጉዳይ ነው። ከዛ በኋላ ቀዋቢል ተመደበ። ቀዋቢል ማለት አዋላጅ በእያንዳንዱ ሴት ላይ እርጉዝ እርጉዝ የሆኑት ተከታታይ አለ፣ አጥኚ ቡድን አለ። ከዛ በኋላ ሴት ቀዋቢል አዋላጅ፣ አንድ አራጅ ወንድ ጊዜዋ ደርሶ እስክትወልድ ድረስ ወንድ ሆኖ ከተገኘ አዋላጇ ገና እንትን ትላለች፣ ወዲያው ይታረዳል። ግን በጣም አጃይብ የሚሆነው ነገር ይሄ አልነበረም። ይሄ አንዱ ነው። መጀመሪያውኑ ፍርዓውን አንድ ህግና ደንብ ነበረው። በኑ እስራኤሎች በአጠቃላይ ለቅብጥዮች አገልጋይ ናቸው። ያርሳሉ፣ ይቆፍሩላቸዋል፣ ይፈልጣሉ። ወንድ ወንዱ ለወንዶች አገልጋይ፣ የበኑ እስራኤሎች ሴት ሴቱ ለቅብጥ ሴት ሴቶች አገልጋይ። መጀመሪያውኑ እንዲሆነ ተረግጦ ይኖሩ ናቸው። ይሄም ከመፈጠሩ በፊት አጃይቡ ይሄ መናም መጣ። በዚህ ስጋት የተነሳ እንዲህ አይነት ውሳኔ ወሰነ። ፍራውን ተጀመረ። ወንድ ልጅ ሲወለድ መታረድ። በዚህ መልኩ ቆየ። አሁን እንግዲህ ማን ነው እየኖረ ያለው? የድሮ ሽማግሌዎች፣ የድሮ ጎረምሶች እንጂ በዚህ ይሄ መናም ካየና እንደዘን እርምጃ ከተጀመረ ጀምሮ የሚወለድ ወንድ ልጅ የለም። ስለዚህ የበኑ እስራኤል ሰዎች እያረጁ እየደከሙ አጀሉ የደረሰ እየሞተ የበኑ እስራኤል ወንዶች እያለቁ መጡ። ከአመታት በኋላ አሁን ቅብጥዮች አመራር የሆኑ ሚኒስቴር የሆኑ እሱ ጋር ቀረብ ቀረብ የሚሉና ድምፃቸው ተደማጭነት ያላቸው ፍራውን ጋር መጡ። እንዲህ አገልጋዮቻችን እያለቁ ነው በእድሜ እየሞቱ ነው። የሚተኩትን ደግሞ ወንድ ወንድ ልጆቻቸው እየታረደ ነው። ችግሩ እኮ አገልጋይነት ወደ እኛ ሊመጣ ነው። ለዚህ ሌላ አንድ አማራጭ ጥሩ የሆነ ህግና ደንብ ብታወጣ። ፍራውን ይህን ሊያደርግ አሁንም አማራጩ ምንድን ነው? ከቅድም እንዳልኳችሁ ከአዛዎች፣ ከካህና፣ ከአራፎች፣ ከጦንቃዮች ጋር መወያየት ግድ ነው። እነሱ ደግሞ ምን አሉ? እስቲ ሙነጀሞች ይምጡ አሉ፣ ከዋክብት ቆጣሪዎች ሊገኝ የሚችልበትን ሊፈጠር የሚችልበትን ይሄ ልጅ በዚህ መናም የታየው በየትኛው ጊዜ ሊሆን እንደሚችል ንጁም መታየት አለበት አሉ። ከዋክብት ተቆጥሮ ጊዜው ተሰልቶ ወሩ፣ አመቱ፣ ሳምንቱ ይሄ በሂሳብ ስሌት ሊደረስ ይችላል። ጊዜውን ደረሱ አሰሉና፣ አዎ እንዲህ ከሆነ በቃውን አማራጭ አለው አሉ። አንድ አመት ማረድ፣ አንድ አመት መዝለል፣ አንድ አመት ማረድ፣ አንድ አመት መዝለል ተባለና ተወሰነ። ከዛ በኋላ ግን ለአላህ ስብሐነ ወተዓላ ምን ይከብደዋል? ምንም የሚከብደው ነገር የለም። ከፍርዓውን ጋራ የተፋለመና አንጎደ ቂሳው የምንገባበት የዛ ዘመን ነቢይ ሙሳ ነው። ነቢዩላ ሙሳ ነው። ከዚህ ንጉሥ ጋር የተፋለመው ትልቅ ፍልሚያ ላይ የገጠመውና ትልቅ ፍጥጫ ላይ የገባው ነቢዩላ ሙሳ ነው። የሙሳ ታላቅ ወንድም አለ፣ ሃሩን አለ። የነቢዩላ ሙሳ እናት ሃሩንን በማይታረድ ዓመት በሚዘለለው ዓመት ሃሩንን ወለደች። የነቢላ ሙሳን ታላቅ ወንድም የነቢላ ሙሳ መረገዝና የመወለጃ ጊዜ ግን በሚታረድ ጊዜ ሆነ። የነቢዩላህ ሙሳ እናት ስቃይ ውስጥ ገባች። ጽንሷን ወንድ ይሁን ሴት ይሁን በምን ታውቀዋለች? ያ ረቢ ወንድ ብቻ ባላረክ እያለች የስቃ አይነት ያለ እንቅልፍ እያደረች አላህ ደግሞ ላ ዩግኒል ሐዘር ሚነል ቀደር ይላል አረብ። ጥንቃቄ ከቀደር አያድንም፣ የፈለገ ነገር ቢመጣ ከዛ በኋላ የነቢዩላህ ሙሳ መወለጃ ቀን ደረሰ። አጃኢብ የሚከታተሏት ቀዋቢሎች፣ አራጆች በዛን ሰሞን ምን በላቸው፣ መሬቱ ዋጣቸው፣ ምን ወሰዳቸው አይታወቅም እሱ የነቢላ ሙሳ እናት ወለደች። ስትወልድ ወንድ ልጅ ሆኖ ተገኘ። ምን ያህል ትጨነቃለች እንግዲህ አስቡት እስቲ። ከሚጡ በላይ ይሄ ጨነቃት እሷን። ከሚጥ በላይ ይሄን የጨነቃት የረበሻት አላሁ ስብሓነ ወተዓላ ወአውሀይና ኢላ ኡሚ ሙሳ አንአርዲህ አለ። ኢልሃም ጥቆማ ሰጣት። አትፍሪ፣ ምን ችግር አለው? ምንም ነገር አይመጣም አለ ጌታ رب العالمين። አጥቢው እንደውም አላል አጥቢው ችግር የለውም በ confidence ልጁን አጥቢ ምንም አይመጣም ማለት ግን እናት እንዴት አድርጋ ትችላለች? ሰው እኮ ነች። ረሱል ብትሆን ነብይ ብትሆን እቺ ሴት ከወይ በምታገኘው ብርታት አዎ ትተማመን ነበር። አምጣ የወለደች ልጇ ጭንቀቷ ሲበዛ ፈኢዛ ኺፍቲ አለይህ ፈአልቂህ ፊልየም አለ አላህ ሱብሓነሁ ወተዓላ። እንግዲህ ስጋትሽ የበዛ ከሆነ ሳጥን ላይ ክተሽና ሰዎቹ ይመጣሉ ነጥቆብኝ ወስዶ ያርዱታል ልጄ ብለሽ ከፈራሽ ሳጥን ላይ ከተሽ ወንዝ ላይ ባህር ላይ ጣይዋል። እያየውማ ከሚታረድ ይሻላል አለች። ከዛ በኋላ ሳጥን አዘጋጀች። አረጋት አረገላትና አላህ ይላሉ ሙፈስሮች፣ ቀዳዳ በጅታ ቋጥራ በሳጥኑ ልጆቿ ይከታተላሉ። ሹርጣዎች፣ እነዚህ የሚከታተሉ ፖሊሶች ምናምን ሲመጡ ረዥሙን ገመድ በረዥሙ ይዘዋለች። ጫፉን ትይዝና አውጥተው ይጥሉላታል። ሳጥኑ ታሽጎ ተቆልፎ አለፉ ሄዱ ሲባል ደግሞ ትስበውነ በገመድ ታጠበዋለች። አንድ ቀለተ በሐቂቃ መጡበና ሰዎቹ ተርበት ብታ ገመዱን ለቀቀችው። ካላስ ሄደ ህፃኑ የሚያጅበው ምንድን ነው? በዚህ ወንዝ ላይ በባህር ላይ ጥላው ይባላል። ናይል ወንዝ ነው ይባላል። ኒል ይላል በአረብኛው። ይሄኛው ወንዝ ራሱ ነው ማለት ነው። ከዛ በኋላ ይሄ ወንዝ እያንከባለለው ይዞት ሄደ። ሀታ መራ አላ ዳሪ ፍርአውን ይላል ወንዙ ቤተ መንግስት አካባቢ ላይ ለመዝናኛነት ለመናፈሻ ተብሎ እንደዚህ እንትን ተሰርቶለታል፣ ፈሳስ እንዲፈስ። ሳጥኑን እያንከባለለ ለፍራውን ሰፈር ይዞት ሄደ። የባለቤቱ የቀዳማዊቷ አካዲሞች በአጋጣሚ ወጣ ገባ ሲሉ ሴቶች ናቸው። ሳጥን አዩ፣ የሚንከባለል የሚመጣ ነገር ፈልተቀጠሁ አሉ ፍርዓውን ይላል። አገኙት ሳጥኑን የፍርአውን ቤተሰቦች ይላል። አሁን ያልኳቸው ሴቶች ከዛ ባለ ሴቶቹ ወለማ ፍተሁ ታቡታ ወወጀዱ ፊህ ዛሊከ ልጉላም ህፃን ልጅ ሳጥኑን አምጥቶ ሲከፍቱት ቁልጭ ቁልጭ የሚል ህፃን ልጅ ተሸክሞ ፍርአውን ባለቤት ጋር እሷ ገና ስታየው ወአህበቱ ሁበን ሸዲዳ ይላል። አላህ እንዳለ የሙሳን ፍቅር ህፃኑ አላህ ራሱ አምጥቶ ቀልቧ ላይ አፈሰሰ። በጣም ወደደችው፣ ልቧ መታ። ከዛ በኋላ ፍርዓውን በአጋጣሚ የለም ንጉሱ ሲመጣ ፈለማ ጃአ ፍርዓውን ጠለበት ሚንሁ አላ የቅቱለሁ ወዳፍ አጣኑ ወቃለት ቁረቱ አይንሊ ወለክ ይሄን ልጅ አትገድለው፣ ምክንያቱም ለእኔም ለአንተም የአይናችን ማረፊያ ነው ይሄ ልጅ አለች። ጀሊሉ ሲያናግራት እኮ እሱንም አላህ ልቡን አቀለጠው። ተስማምቻለሁ አለ እሱ ግን ይሄ ጠቀማት በኋላ ለሷ ጀነት አልፍርዶስ እንድታገኝ ይሄ ውጤታማ ነው ያደረጋት። አልሙሂም ከዛ በኋላ ግን እሺ ይሄ ህፃን ምን ይደረግ? የንጉስ ባለቤት ነች የተቀበለችው። ችግር መጣኩ። ማን ያጥባው? ማን ያሳድገው? ወንድ ልጅ ይታረድባቸው የነበሩ ራሶች ተፈለጉ። እንዲያጠቡ እርጥብ ጡት ያላቸውና ወተት ያላቸው እነሱ ናቸው። ይመጣል፣ ሴት ይመጣል፣ ይሞከራል። ወሐረምና አለይህ ልማራዲአ ሚን ቀብል ይላል አላህ ስብሐ ወተዓላ። የማንኛዋንም ሴት ጡት ለሙሳ ሐራም አረግነው አለ አላህ ስብሐ ወተዓላ። በፍጹም እሪ ብቻ አለ ልጁ። ማልቀስ መጮህ ብቻ የማንም ጡት ላ ጀሊሉ ነው ያደረገው። وحرمنا عليه المراضع ትሰማለች እናትዮ ቤት ቁጭ ብላ አንድ ህፃን ልጅ ተገኝቶ እንደዚህ ሳጥን እያንከባለለው ወንዙ አምጥቶ ፍርአውን በር ላይ ጥሎ እንዲህ እንዲህ አይነት ታሪክ እንደዚህ ሴቶች እየመጡ እየተሞከሩ እንደዚህ እሷ ልባ ይሞታል። ቤት ውስጥ ሆና ምንድን ነው የሚለው? ወአስባሃ ፉአዱ ኡሚ ሙሳ ፋሪቃ ይላል። ሀዋ በቃ ሱብሃነላህ። ምን ይላል ከዛ ሱረቱ ሹዓራ ላይ ቀሰስ ወላ ሹዓራ ወአስባህ ፉአዱ ኡሚ ሙሳ ፋሪጋ ኢንካደት ለቱብዲ ብሂ ለውላ አረበጥና አላ ቀልቢሃ አለ ልተኩነ ሚነል ሙእሚኒን አለ ወጥቼ ልጄኑን ይበል አለች አምኜ ያረጉትን ያርጉኝ። አንድ የሆነች ደቂቃ ብቻ አጥብቼው ሊለያየኝም ቀልቧን ረገጥ ያለ ባናደርገውና አቋሙ ላይ ባናደርስ ልታምን ነበር አለ ጌታ አላህ ሱብሓነሁ ወተዓላ። ወታ ልታምን ምንም አልቀራትም። አንድ ሴት ልጅ አለች ቤት ውስጥ የእሷ ልጅ ነች። ሄዳ ታሪኩን የምታመጣላት ወሬ የምታደርስላት እሷ ነች። የሆነውን የተከሰተውን በኋላ ወቃለት ሊኡኽቲሂ ቁሲህ አለች። ፈበሶረት ቢህ አንጁኑብ አንጁኑብ ነው የሚለው አንጁኑቢን ወሁም ላ ያሽዑሩን ነው መሰለኝ የሚለው እስቲ እባክሽን ሄደሽ ተከታታይ ይሄ ልጅ መጨረሻ ቤት ይሆናል እንዴት ይሆናል ሴት ልጅ ነች። ሄዳ ወሬ አይታ ተከታትላ አጣርታ ሄዳ ትመጣለች፣ ትሄዳለች፣ ትመላለሳለች። ወፊል ኪታም ልጅቷ ግን ጎበዝ ልጅ ነች። አንድ ቀን ምን አለች? هل أدلكم على أهل بيت يكفلونه لكم وهم له ናሲሁን ብልጥ ልጅ ነች። ቆዩ እኔ አንድ ያልተሞከረች ሴት አለች የተረሳች እኛ ሰፈር እሷ ብትሞከርስ ብጠቅማችሁ ምን ይመስላችኋል? አለች። ፍርአውንና የፍርአውን ባለቤት ቡት ደክመዋል እኮ ያላመጡት አይነት ሴት ያልተለፋ አልተደከመ። ይህ መጨረሻ ላይ ነው። ይሁን ማንም ብቻ አላህ ልጅቷ ይህን አለች፣ ተሞከረ ሴትዮዋ መጣች እናት አላሁ አክበር ይህንን የሚሰራው ከአላህ ነው ፈረደድናሁ ኢላ ኡሚ ከይ ተቀራ ይልሃ የእኛ ጥበብ ነዋ ወደ እናቱ እንዲመለስ የሰራ ነው ስራ ታክቲክ ነው ይላል ጀሊሉ ልጁ በትንፋሽ እኮ ያውቃል ህፃን ወላጅ እናቱን እንዴት እንደተጠቀለለባት እንዴት እንደያዛት ገና ጡቷ ፍርዓውን እንደዛ ቀን ተደስቶ አቅም ይባላል። <laughs> በጣም ተደሰተ። በጣም እንንከባከብሻለን ለጉድ ብሎ ካላስ የመንግስት የንጉስን ልጅ የምታሳድግ ተብሎ በልዩ እንክብካቤ የነቢዩላ ሙሳ እናት ተመልከት፣ እንዲህ ነው የሚሰራው ጀሊሉ ካላስ ሙሳ ከዛ ሰዓት ጀምሮ የንጉስ ልጅ ተብሎ እንክብካቤው ምናምን ልዩ ትንሽ ጊዜ ቆይታ የነቢላ ሙሳ እናት ምን አለች? የሚያጅበው እኔ ለእናንተ ለአንድ ልጅ ብዬ እዚህ ቤተ መንግስት ላይ ሺ ጊዜ እንክብካቤ ቢሟላ ምን ያደርግልኛል? ልጆች አሉ ቤት ላይ ቤቴን ጥዬ አልፈልግምን እንደውም ሄዳለሁ አለች። እዛው እያለሽ እንንከባከባል። ቤቷ በጥበቃ በልዩ መልኩ ቤት ተሰርቶላት የንጉስን ልጅ አሳዳጊ ተብላ ወደ ቤት ተመልሳ፣ አላሁ አክበር ከላስ ትንሽ እንትን ካለ በኋላ ቤተ መንግስት ገብቶ እንዲኖር ከጡት ከተብቃቃ በኋላ ከላስ የንጉስ ልጅ ነው የሚበላው የንጉስን ምግብ የሚለብሰው የንጉስን አደገ፣ ደረሰ፣ ጎረምሳ ሆነ። አንድ ቀን ለታ በጣም አጃኢብ የሚሆን ጉዳይ እንዲሁ ከተማ ላይ ምንድን ነው የሚባለው በዚህ ጊዜ ወክን ብላ ይሉ የለ የዘመኑ ሰዎች እንደዛ ዝም ብሎ walk እያለ አየር ንፋስ እየተቀበለ ሁለት ሰዎች ይጣላሉ። አንዱ በኒ እስራኤል ነው፣ አንደኛው ቅብጥይ ነው። የንጉስ ቤተሰብ በለው። ያ የንጉሥ ቤተሰብ ላዩ ላይ ቆሞ እንደፈለገ ያሽ ይረግጠዋል። አንዴ ሆዱ ላይ ይቆማል፣ አንዴ ጭንቅላቱን። ሙሳ ሰብአዊነት አቁሎ ላይ መጣ። ምን ሆነሃል አለና ያዘው። ቅብጥይ እኮ ነው በኑ እስራኤል እኮ ነው እንደፈለቁ አረገዋል። እሱ ሌላ አማርኛ ነው፣ ግን ሰው ነው አለው። እንደዚህ ማድረግ አትችልም አለው። ንጉስ ቤት የምታድግ የንጉስ ልጅ ተባልቅ እንጂ እኮ የንጉስ ልጅ አይደለህም አለው። ምስጢሩ መች ታወቀ? እላፊ ቃል ተናገረ። ሙሳ እንዲዳፈር ፈለገ። ሙሳ ፈወከዘሁ ሙሳ ፈቀዳ አለህ ይላል ዞር በል ብሎ ከሱ ለገፍትሮ አንዴ ነው በጥፊ መታ አረገው ይላል። ፈውከዘው ፈቀደ አለ ፍጻሜ ሆነ ይላል። አንቢያዎች የአርባ ሰው ጉልበት አላቸው፣ የመቶ ሰው ጉልበት አላቸው፣ ብዙ አይነት እንትን አላቸው። ግን ሰውየው የአጀሉ ፍጻሜ በዛ ሆነ፣ ሞተ። ደነገጠ ነቢዩላ ሙሳ በጣም ወሬውም አልወጣም፣ ተደበቀ። ብዙም ያየ ሰው የለም። ከላስ ተኖረ። አንድ ጊዜ በጣም የሚያጅበው ነገር ምንድን ነው? እስትግፋርም አረገ፣ ተውበት አረገ፣ አላህን ለመነ። አላህ ነጃ አወጣው። አውፍ ብያሃለው በስተት የሆነ ነገር ነው በሚል እንደገና አንድ ቀን በተመሳሳይ ይሄው በኒ እስራኤሉ አሁንም ከአንዱ ጋር ይጣላል። ያኔ ሙሳ የደረሰለት ሲጣላ ነቢዩላ ሙሳ ደረሰና አንተ ስራ ሁሉ መጣላት ብቻ ነው፣ በደረስክበት መጣላት ብቻ ነው፣ ተው እንጂ ብሎ አሁን ገላገላቸው። አቱሪዱ አንተቅቱለኒ ከማ ቀተልተ ብለህ አምሳል የባለፈውን ሰውዬ እንደገደልክ እኔንም ልገደኝ ፈልገህ ነው አለ። የነቢዩላህ ሙሳ ምስጢር ወጣ። ይህን ሰውዬ ማን ነበር አይታወቅም ነበር። ገዳይ ሙሳ ነው። ለማ ለበኒ እስራኤል አግዙ። ፖለቲካ ውስጥ ተገባ። ችግር ሊፈጠር ነው። ሙሳ አዝማሚያ አየሩ አላማረውም። አገር ለቆ ጠፋ። ወደ መድየን ይባላል ሄዶ እዛ ብዙ ዓመት ቆየ። አስር ዓመት አንዳንድ ሪዋያ ስምንት ዓመት ቆየና አላህ ስብሓነ ወተዓላ እንደገና ወደዛው ወደ ሻም ሶሪያ፣ ወደ ግብፅ እንዲመለስ ንቡዋ ነቢይነትን ሰጥቶት አዘዘውና ተመልሶ መጣ። ማ ሙሳ ሄደህ ቀጥታ ነቢይ አርጌሃለሁ ረሱል አርጌሃለሁ ፍርዓውንን ቤተ መንግሥት ገብተህ አነጋግረው፣ የአንተን ረሱልነት ይቀበል፣ የኔን ኻሊቅነት አምኖ ይቀበል፣ አስረዳው፣ ተፋለመው ብሎ አላህ ስብሐነ ወተዓላ ሙሳን ላከው። ሙሳ መጣ። ፈደአሁ ኢለላህ ዐዘ ወጀል ፈአንከረ ፍርዓውኑ ቢዛሊክ ሊቀበል አልቻለም። አላህ አላህ የምትለው ወማ ረቡል ዓለሚን ነው ያለው። የመጀመሪያ ቀን ሲያናገረው ፍራውን ማን ነው የአንተ ረበል ዓለሚን ማለት? ከኔም ሌላ ረብ አለ እንዴ? እኔ ካሊቅ ነኝ እኮ እያልኩ ያለሁ ንጉሥ ነኝ። አዎ አለ ረቡ ሰማዋት ወልአርድ ወማ በይነሁማ ኢንኩንቱም ሙቂኒን አንተን ብቻ አይደለም ሰባቱንም ሰማይ ሰባቱንም ምድር የከለቀ እነዚህ ግዙፍ ግዙፍ ፍጥረታቶችን የከለቀ ጌታ አላህ አለ። ይህም ባለው ጊዜ ፍርአውን ሙሳን የፌዝ አይነት ንግግር አጠገቡ ላሉ ግራቀኙ በተቀለ ሚኒስቴሮችና አማካሪ አላተስተሚዑን አለ። ይህ ጉድ የሚናገሩን ትሰማላችሁ? ሌላ ፈጣሪ አለ ከኔ ሌላ ከአሁን በኋላ እንዲህ አይነት ንግግሮችን እንድትደክም አልፈልግም። ምክንያቱም ለእን ተከዝተ ኢላህን ገይሪ ሌላ ፈጣሪ ጌታ አለ ካሊቅ አለ በለ ከአሁን በኋላ ዳዋ አስተላልፋለሁ፣ አስተምራለሁ ብትል ምን ይላል? ለአጅአላነከ ሚነል መስጁኒን ማረሚያ ወይን ቤት ገብትዛ ትታሻታል አለው። ከላስ ሙሳ ተቀባይነትን አላገኘም። በዚህ ብቻ አላቆመም ፍርዓውን። ይሄ ልጅ በጊዜ እርምጃ ካልተወሰደበት ድፍረቱ ብሎ በጣም ጭንቅላቱን በልቶታል ፍርዓውን። ሙሳ ላይ እርምጃ ሊወሰድበት ተወሰነ። ደረሰው ይሄ መረጃ ሙሳ በሰዓቱ ከራሱ ጋር ያሉና የተከተሉትን ሙእሚኖችን ይዞ እንዲወጣ ሂጅራ፣ እንዲሸሽ፣ አገር እንዲለቅ አላሁ ስብሓነ ወተዓላ አዘዘው። ሙሳ ለቀህ ውጣ አለው። ከላስ ህዝቡን ሰብስቦ የተከተሉትን በኢማን የቆሙትን ነቢዩላህ ሙሳ ሰላም ይዟቸው ወጣ። ሽሽት ምን ማድረግ አይቻልም። ዝግጅቱ የከፋ ነበረ። ከየአገሩ ያለውን ሰራዊት ሰብስቧል። ራሱ በልዩ ተዘጋጅቷል እንዳለ በአንድ ቀን ሁላቸውንም ረሚም ሊያደርግ በኒ እስራኤሎችን ከሙሳ ጋር ስለዚህ አገር ላቀህ ውጣ ህዝብህን ይዘ ብሎ ጌታ አላህ አዘዘውና ሙሳ ከላስ ወደ ሻም አቅጣጫ ቀይረው እንዲሄዱ ማሰላም እርምጃ የሚወሰድበት ቀን ከአንድ ቀን በፊት ሁሉ ገብቷል። እዛ ያለውም ተዘጋጅቷል። እንዳለ በማታ እንዲወጡ ጌታ አላህ አዘዛቸው። ሙሳ አስከትሎ በማታ ወጣ። ወሬ ደረሰው ወዲያውኑ ለፍራውን። አንደኛ ትንሽ ናቸው ሰዎቹ፣ ሙሳና የሙሳ ተከታዮች አሳደን ደርሰን የሄዱበትም እንዳይኖሩ የትም እንዳይኖሩ እናረጋቸዋለን። መከተል ነው የሚያስፈልገው አለ። ከላስ ንጉሥ ፍርዓውን እያስከተለ ያን ሁሉ ከልቅ እያሳደደዋቸው ይባላል። ወደ ሰባ ሺህ ፈረሰኛ ነው የነበረው ይባላል በንጉሥ ፍርዓውን የሚመራ እግረኛውም እንደዛው። ፀሐይቷ ልትወጣ አካባቢ ላይ በርቀት ሙሳና የሙሳን ጀማዎች ሊያየዋቸው የሚችሉት ያህል ቅርበት ላይ ተደራረሱ። ሙሳ ህዝቡን ይዞ መጨረሻ ግን ነቢዩላህ ሙሳ ህዝቡን ይዞ ከሄደ ከሄደ ከሄደ ከሄደ በኋላ አንድ ጠባብ መንገድ ገቡ። በሁለት በትላልቅ ተራራ መሃል ባለ መንገድ ገቡና ሙሳና የነቢዩላ ሙሳ ኡመት በሱ ተከታዮች ሙእሚኖቹ ይሄን ተራራ መንገድ በመሃሉ ያለውን መንገድ ጨርሰው ሲወጡ ከፊት ለፊት ባህር ሆነ። የገጠማቸው አሁን ሙት ባህር የሚባለው የገጠማቸው ባህር ሆነ። በዚህ አጋጣሚ ግን ፍርዓውንና የፍርዓውን ጀማዎች መጡ፣ ደረሱባቸው። ጉዳዩ 11ኛ ሰዓት ደረሰ። ቃል አሳቡ ሙሳ ኢና ለሙድረኩን አሉ። ሙሳ ምንድን ነው በቃ አሁን እኛ ዋጋ የለንም አሉ። እውነታችሁንም ነው። ተራራ ይሄ በግራ በቀኝ ያለው ሰማይ ጠቀስ ነው። መንገዱ የተራራ መንገድ፣ በተራራ መሀል ያለ መንገድ ነው። ከፊት ለፊት ባህር ነው የገጠማቸው። ከኋላ መጥቶ ደርሷል ፍርዓውንና የፍርዓውን ሰራዊት። ተደረሰብን፣ ሌላ አማራጭ የለንም፣ በቃ ምንም ማድረግ አንችልም አሉት። የነቢዩላ ሙሳ ሙእሚኖች ተከታዮች ነቢዩላ ሙሳን ኢና ለሙድረኩን አሉ። ከኋላ ሲያዩ ጨለማ ነው፣ የህዝብ ጨለማ። ግራ ቀኝ በተራራ ተወጥሯል። ፊት ለፊት ባህር ነው። ሙሳ ከላ ኢነ መእየ ረቢ እርግጠኛ ነኝ አላህ በእንደዚህ አይነት አጣብቅኝ ውስጥ ከቶ አይጥለኝም፣ ይደርስልኛል፣ እርግጠኛ ነኝ አለ። ወዲያው መጣልህ ኔትወርክ ወዲያው እድርብ ቢአሳከል ባህር አላህ በዛች በአስካት ብትር ባህሩን ምታው መታ አረገው ነቢዩላ ሙሳ ፈካነ ከጠውድ ልዓظም ይላል እዚህ ከነበሩ ተራራዎችም በላይ ውሃው እንዲህ ተከፈተና ግራና ቀኝ መሃሉ ደረቅ የብሶ ጎዳና ሙሳ ህዝቡን ይዞ ገባ። ከላስ ወጡ። ሙሳና አትባ ሙሳ ይላሉ። የእብን ጀሪር ላይ ነው ያየሁት። ምን ይላል? ፍርዓውን በአንዲት ሴት ፈረስ ላይ ነበረ። ማነው ወንድ ፈረስ ላይ መጥቶ ከደረሰ በኋላ ፈረሱ የፍራውን ህዝብን አስከትሎ አልገባ ብላ አስቸገረች ይላል። ጅብሪል አንድ ሴት ፈረስ ይዞ መጣና ከፊት ለፊቱ ወጥቶ ሰው መስሎ ወንዱ ፈረስ ፍራውን የተቀመጠበት ሴቷን ፈረስ የተከተለ ገባ። የሚያኑ ጠወኑ ካሉም ሴቶች ይቅርታ ከዛ ፍርዓውን ገባ፣ እነሱን ገቡ። ፈለማ ተካመለ ይላል። ጨርሶ ከገቡ በኋላ ፈአግረቅናሁም አጅመኢን ይላል። ከላስ ሁሉም ተበላ፣ ማንም ግን ፍርዓውን ቀረ። ፍርዓውንን ከተተው፣ ውሃው አወጣው፣ ከተተው፣ አወጣው። አማንቱ አምኛለሁ ምንድን ነው የሚለው ቢማ አመነት ብሂ በኑ እስራኤሎች በሙሳ ያመኑት እኔ አምኛለሁ። አልአና ቀድ አስተይቀኩም አሁንማ አስራ አንደኛ ሰዓት ላይ እኮ አይሆንም አለ አላህ ሱብሓነሁ ወተዓላ። አከተመ መጀመሪያ ነበር። ግን በሌላ ሱራ ምንድን ነው የሚለው? አልየውመ ኑነጂከ ቢበደኒከ ሊተኩነ ሊመን ከልፈከ አያ አለ። ሁሉም አልቆ ያንተ ጁሳ የአንተ የሬሳ ሰውነት ግን ቆዳ ሰውነት ይኖራል ዘላለም ለሁሉም ትምህርት እንዲሆን አለ ጌታ ረበል ዓለሚን። ግብፅ ኃይለኛ ብሩን አሁን በእንትን የሚያስገቡት ደርቆ እንዲህ ነው ያለው የፍራውን እንትን ዳር ላይ ወኢዝ ነጀይናኩም ምን አሊ ፍርዓውነ ከፍርዓውንና ከፍርዓውን ቤተሰቦች ነጃ ላወጣናችሁ የሱሙነኩም ሲያሰቃዩአችሁ ሱአል አዛብ አስከፊ የሆነውን يذبحون أبناءكم ልጅ ልጆቻችሁን ወንድ ልጆቻችሁን ሲያርዱ፣ ويستحيون نساءكم ሴት ሴቶቻችሁን እያስቀሩ፣ وفي ذلكم ይሄ በላኡም ረብኩም አዚም በቀድሞ በሁለቱም ተፍሲር ወኢዝ ፈረቅና ቢኩሙል ባህረ ቅድም ያልካችሁታ ይህን ታሪክ ባልነግራችሁ ይህ ተፍሲር አይገባችሁ። ወኢዝ ፈረቅና ቢኩሙል ባህር ኡዝኩሩ ኒዕመቴ ለቲ ፈረቅና ለኩሙል ባህረ ማለት ነው። አሁንም ሌላ ውለታን አስታውሱ እናንተ በኒ እስራኤሎች ባህርን እንደዚህ አልፈለቀቅንላችሁም እንዴ? ፈአንጀይናኩም እናንተ ነጃ አወጣ። የእናንተ አባት አያት፣ ቅድመ አያቶች ሙሳን የተከተሉት ወአግረቅና አል ፍርዓውን ፍርዓውንን እና የፍርዓውንን ተከታዮች እንዳለ በውሃ አሰመጥ ናቸው ወአንቱም ታንዝሩን ይሄ ሲከሰት እያያችሁ አልነበረም? ቆማችሁ እያያችሁ ይህን ማደል አለ አላህ ሱብሓነሁ ወተዓላ ተጠናቀቀ። ከዛ በኋላ እንግዲህ ይሄ ከልቅ አልቋል። ስልጣኑ የማ መምራት የማ የሙሳና ከላስ የበኑ እስራኤሎች ሆነ ግዛቱ። አላህ ስብሐነ ወተዓላ ወህይ አወረደ። ወኢዝ ዋአድና ሙሳ አርበዒነ ሌይላ ሙሳን አሁን አንተ ጡር ሲና ትመጣለህ። አንዳንድ መመሪያዎችና ህገ ደንቦች ህዝቡን እንዴት ትመራዋለህ፣ እንዴት ታስኬዳለህ እኛ ጋር መጥተህ አንድ አርባ ቀን ትቆያለህ ብለን ቀጠር ነው ይላል አላህ ሱብሓነሁ ወተዓላ። በዚህ ቀጠሮ መሰረት ነቢዩላህ ሙሳ ሄደ። ቅድም የነገርኳችሁ ሃሩን የነቢዩላህ ሙሳ ታላቅ ቢሆንም ነቢይ ነው እሱ። ሙሳ ግን ነቢይም ረሱልም ነው። ልዩነቱን በሌላ ጊዜ እንገልጸዋለን። ህዝቡን እየመራህ ጠብቀኝ፣ አላህ ህግና ደንብ ተውራት ላይ ማሟያ የሆኑትን ነገሮች በላሁ አማካይነት ሊሰጠኝ ጠርቶኛልና ቀጠሮዬ ጋር እዛ ሄዳለሁ ብሎ ህዝቡን ለሃሩን አስጠብቆ ሙሳ ሄደ። ነቢዩላህ ሙሳ አርባ ቀኑን ጨርሶ ሲመጣ ثم اتخذتم الإجل من بعده وأنتم ظالمون ነቢዩላህ ሙሳ ሲመጣ ከልቁ ተቀይሯል። በኑ እስራኤል አስቸጋሪ ፍጡር ነው። ብዙ አጃኢብ ታያላችሁ ከአሁንም በኋላ አንድ ወፈን በእጅ በጭቃ የተሰራ ነገር ማምለኪያ ማለት ጌታ አላህ ይሄ ነው። ሙሳ ዝም ብሎን አላህ ገብሎ ሄዶ ተሳስቶ ይህንን ነው የምናመልከው ብሎ ሀሩንን ጥሰው ትእዛዙ አምፀው ሙሳ እስኪመለስ ድረስ አንድ ወይፈን ሰርቶ በጭቃ በእጃቸው የሚያመልኩ ሆኖ ጠበቁ። ይህንንም ኒዕማ ረስታችሁ መጀመሪያ የገጠማችሁን ከዛ አደጋ አላህ አውጥቷችሁ ይህን ታመልካላችሁ ብሎ ማለት ነው አላህ ሱብሓነሁ ወተዓላ ወአንቱም ዛሊሙን ከአላህ ሌላ በማምለክ በእንደዚህ አይነት ትልቅ ዙልም ውስጥ ገብታችኋል። እቺን አያት ትዘሉና ወይት ቃለ ሙሳ ጋር ትሄዳላችሁ። ትንሽ ثم عفونا የሚለውን ትዘላላችሁ። ወይዛ አተይና ሙሰል ኪታባን ትዘላላችሁ። መጣ ነቢዩላህ ሙሳ አርባ ቀን እንትኑን ጨርሶ ሲመጣ አሁን እንዳልኳችሁ ሰዎች በሌላ ምልኮ ገብቷል። ወይዝ ቃለ ሙሳ ሊቀውም ያ እናንተ ሰዎች እነኩም ዘለምቱም አንፉሰኩም ቢትካዚኩም ሊጅል ወይፈን በእጃችሁ ሰርታችሁ እንዴት ተሰራ ማሰራ ይሄን አመጣበታለሁ በኋላ ይሄን ታመልካላችሁ እባካችሁ ፈቱቡ ኢላ ባሪኢኩም ማለት ፈቱቡ ኢላ ኻሊቅኩም ማለት ነው ተውበት አድርጉ ወደ ፈጣሪያችሁ ወደ አላህ ፈቅቱሉ አንፉሰኩም ተውበት ለማድረጋችሁ ይህን ሽርክ ውስጥ ገብቶ ያመለከ ጥፋቱን ለማመን ራሱን ማጥፋት አለበትና የግሳቱ ህግና ደንብ ነው። በጊዜው የነበረ በተውራት የነበረ ህግና ደንብ ነው። ራሳችሁን አጥፉ፣ ግደሉ። ይህን አምናችሁ እንትን ካላችሁ አላህ ሊቀበል ይችላል። አላህን እኔ ለምነዋለሁ አለ ነቢዩ ዛሊኩም ኸይሩን ለኩም እንደ ባሪኩም። እንዲህ አይነት ተውበት ማድረግ ካሊቃችሁ ጋር አላህ ጋር በጣም ቆንጆ ነው ለእናንተ ይሄ ከሆነ ፈታባ አለይኩም ይተዋል፣ ተውበት ያደርግላቸዋል አላህ። ለምን እነሁ ሁወ ተዋቡ ረሂም የሚተው ጌታ ነውና። አላህ ኒዕማውን ስቋጥ አሁን ተመልሶ ወደ መጀመሪያ ثم عفونا عنكم من بعد ذلك ይህን ተውበት አላህ ተቀብሎ እነዚህ እጅልን የገዙን ያመለኩት ራሳቸውን መግደል ሲጀምሩ አውፍ ብለናቸዋል የቀራችሁትን ማለት ትንሽ መገዳደሏን ሲጀምሩ ሁላችሁም አትለቁ ይበቃል አለና አላህ ትእዛዜን ብቻ ተቀብላችሁ ተውበት ካረጋችሁ ثم عفونا عنكم عفو عناችሁ من بعد ذلك አለ ከኢባደተ ኢጅሊ በኋላ ለአለኩም ተሽኩሩን አላህን እንድታሸክሩ አውፍ አልናቸው። ገብቷቸዋል እንትነ ወኢዝ አቴና ሙሰል ኪታብ ወልፉርቃን ለአለኩም ታህተሉን አለ። አስታውሱ ማለት ወኢዝ አቴና ማለት ኡዝኩሩ ማለት ነው። አሁንም ለነቢዩ ለሙሳ ተውራትን ሰጠ ነው። አልኪታብ ወልፉርቃን አልፉርቃንም ተውራት ራሱ ነው። አልፋሪቁ በይነ ሐቅ ወልባጥል የሆነ ሐቅና ባጥልን የሚለይ የሆነ ተውራትን ሰጠናችሁ ለአለኩም ታተዱን ቀጥተኛ መንገድ እንድትይዙ ብለን ከላስ በዚህ መልኩ እየተመራ እያለ ይሄ ኡመት አላሁ ስብሓነ ወተዓላ ተውበታቸውን ተቀበለ። የተወሰነ ሰው ራሱን ገደለ። የቀረ ሰው በጥሩ መልክ ከባላ ሙሳ እየተመራ ነው ያለው። ለማታ በብኑ እስራኤል ምን ኢባደት ልእጅሊ አመረ ላሁ ተዓላ ሙሳ አን የክታረ ሚን ቀውሚሂ ሰብኡነ ረጁላ እንግዲህ ተውበታችሁን መቀበሌን እንደ ማርኩና እንደ ተውኩላችሁ ለማሳወቅ ጥሩ ጥሩ የሆኑትን አንድ ሰባ ሰዎች መርጠህ ወደ ጡር ሲና ትመጣለህ ብሎ ጌታ አላህ ሱብሓነሁ ወተዓላ ነቢዩላህ ሙሳን አዘዘው። ከነዚህ ሰዎች ውስጥ ከበኒ እስራኤሎች ጥሩ ጥሩ የሆኑትን ሳሊ የሆኑትን ይሻላሉ ካሉት ውስጥ ተብሎ የሚባሉትን አንድ ሰባ ሰዎች መርጦ ነቢዩላህ ሙሳ ጡር ሲና የሚባል ቦታ ይዞ ሄደ። እዛ ሲሄዱ ቅድም ብያቸዋለሁ፣ በኒ እስራኤል አስቸጋሪ ነው። ሙሳኛ አሁን አላህ አንተን እንደላከ ልኩናል ብለህ ስትል ብቻ ነው እየሰማን ያለ ነው። በምንድን ነው ግን እንደላከ እኛ የምናረጋግጠው? ለዛ እንዲያመቸን እስቲ አንተን አንዳንድ ነገሮችን ሲያዝህ ለኡመቴ እኔ አድርስ ብሎ ሲል አንዳንድ መመሪያ ሲያስተላልፍ እንድንሰማ ብታረግሳ ጆሮ ለምን ለማመን ያመቸናልና አሉ። ጥመት መሆኑን ያውቃል ሙሳ። እሺ ይሁንላችኋል። ከዛ በኋላ አንድ ወህ ወርዶ ትእዛዝ አላህ ስብሐነ ወተዓላ አንቢያዎች ወህ በሚወርድ ጊዜ ባህሪያቸው፣ አክላቃቸው፣ ተፈጥሯቸው ይቃየራል። ነቢዩላህ ሙሳ በሰዓቱ ዳመና ወረደ። በጣም ብርሃን ሰዎች አይቶ የማይችሉት አይነት ነጸብራቅ ትእዛዝ ጅብሪል እያመጣ አላሁ ስብሐነ ወተዓላ ቃላት የሚያስተላልፍ ሰሙ። ድምፅ ብቻ። ከትንሽ ሰዓት በኋላ በጣም የሚገርመው ምንድን ነው? ቦታውን ከተቃረቡ በኋላ አንድ ሀሳብ መጣልን አሉ። ወኢዝ ቁልቱም ያ ሙሳ ለኑእሚነ ለከ ሐታ ነረላህ ጀህራ። ድርቅና ሲበዛ አስቸጋሪ ነው። ቆይ እንደውም ኢማናችን ጠንካራ እንደው ያለበለዚያ እንደውም አናምንም አሉ። አንተ ነቢይ አድርጎ የላከን ጌታ በግልጽ ተውራት ሰጥቶ አንተን ሲያዝ ወልን ለእኛ መመሪያ ሲሰጥ በአካል አላህን እንድናይ ብታረገንስ በአይናችን ካላየን በስተቀር እኛ ኢማናችን ይህንንም አስታውሱ እንደነ ድርቅና የእናንተ አያቶች ቅድመ አያቶች ብሏል እኮ ብሎ በነቢዩ ዘመን ላሉ ይሁዳዎች የተናገረ ነው። ወይዝ ቁልቱም ያ ሙሳ ለን ለከ ሐታ ነረ አላህ ጀህራ። አሁን ድንበር የጣሰ ነገር መጣ። ፈአኸዘትኩም ሳኢቃ ወአንቱም ታንዙሩን። አሁን ሙሳን አይደለም አላህንም አስቆጡ። እችን ቃል ገና በመተንፈሳቸው ጩኸት ከሰማይ መጣ። ምን አይነት ጩኸት ነው? ማን ጩኸ አይታወቅም። ይሄ ድርቅና ጫፍ ነዋ። ፈአኸበትኩም ሳይቃ ማለት ሳቃ ምንድን ነው? ዋ የሚል አንዳንድ ላይ ጅብሪል ጩኸት ነው። አንዳንዶቹ መላይካዎች ጩኸት ረሚሙኑ ሰባዎቹም እንዳለ ሙሳ ሲቀር ሙአሰላም ሰባዎቹም ሞቱ። ሙሳ ጨነቀው፣ በጣም ጭንቅ አለው። ያ ረቢ አንተ ራስህ ሰባ ሰዎችን መርጠህ ከበኑ እስራኤል አምጣ ብለኝ ተውበት እንደተቀበለ አላህ ለማረጋገጥ እንደዚህ ብለኝ ካሉ ከሰዎች ውስጥ ደግሞ ምርጥ የተባሉትም እነሱ ናቸው። ማን ይከተለኛል ከአሁን በኋላ እኔ ነቢይ ነው ረሱል ነው ብሎ አምጥቼ ይሄ ሰው ሁሉ እዚህ እያለቀ ዱዓ አደረገ ነቢዩላ ሙሳ። ከዛ በኋላ አላሁ ስብሓነ ወተዓላ ነቢዩላ ሙሳ ዱዓውን ተቀበለና ሱመ በአስናኩም من بعد موتكم لعلكم تشكرون እያንዳንዳቸው ህይወት የዘራላቸው አላህ ህይወት ብድግ ብድግ ብድግ ይችላል። ጀሊሉ ምን ችግር አለበት? ከሞተበት ይሄ ሲነሳ ያያያል፣ ያ ሲነሳ ያያያል። ለአለኩም ተሽኩሩን ሊአጅል አን ተሽኩሩ ሀዚህ ለአለ ታዕሊልያ ይላል። ከዛ በኋላ ሁኔታ ተስተካከለ። አሁን አደብ ገዝተዋል፣ ተውበት አድርገዋል። ትሄዱና እዛ ከቀሩት በኑ እስራኤሎች ጋር ተያይዛችሁ ወደ ሻም ግቡ አላቸው፣ ወደ በይተል መቅደስ። እዛ ትገቡና በነቢዩላ ሙሳ እየተመራችሁ በይተል መቅደስ ላይ ትኖራላችሁ። ከላስ ሻም ሶሪያ። አላህ ስብሐ ወተዓላ ይሄን አዘዘ። እሺ፣ በነቢዩላ ሙሳ መሪነት መጡ። ያሉትም ጭምር ተያይዘው ወዴት? ወደ አሪሃ ወደ በይተል መቅደስ ጉዞ ተጀመረ። ቅድም ጠቅሜያችኋለሁ። የበኑ እስራኤሎች አመለካከት ይከብዳል። ፀሐይ ግለቱን፣ ሐራራውን ይህን በረሃ አልቻልንም እኮ ሙሳ አሉ። ወዘለልና አለይኩም ልገማም አለ አላህ ስብሐ ከላስ ጥላ አጠለለላቸው አላ ስብሐ ወተዓላ። የፀሐይ ቃጠሎ ቀዝቀዝ አልነገድን፣ አላረስ ጉዞ ላይ ነን። መች እንደርሳለን አይታወቅም። ምን እንብላ፣ ምን እንጠጣ፣ ሙሳ ምን ይሻለን አላ ኒማውን ነው አላህ ስብሐ ወተዓላ እየቆጠረ ያለው። ወዘለና አለይኩም ልገማማ ዳመና አላደመንላችሁ ነበር። ወአንዘልና አለይኩም ልመነ ወሰልዋ ማንና ሰልዋ የምግብ አይነቶች ናቸው። አወረድንላቸው ከሰማይ አለ። መን እንደ ማር አይነት ነው። ሰልው እንደ ወፍ እንደ ዶሮ አይነት ነገር እዛው የተዘጋጀ ምግብ ይመጣል። ከላስ እየተንቀባረሩ ይሄዳሉ። በዚህ በዚሁ ኩሉ ሚን ጠይባት ማረዘቅናኩም ብሉ ጠጡ አለ አላህ ሱብሓነሁ ወተዓላ። ብቻ ኢማኗ ትኑር። ሙሳ ነብይ ነው ብለህ ተቀበል። ኻሊቅነቴን እመን፣ ጌትነቴን ተቀበል። ግቡ እዚህ ላይ ነው ያለው። ግን ባልናቸው ቦታ ሊቆሙ አልቻሉ። ወማ ዘለሙና ወላኪን ካኑ አንፉሰም ምትሉ አንድም ቅንጣት አልበደልናቸውም። ይሄን ትውልድ ራሳቸውን በራሳቸው የወነጀሉትና ራሳቸውን የበደሉ ራሳቸው ናቸው። ይህን ሁሉ ኒዕማ ረግጠው ማስያ ወንጀል ሰርቶ አመፀኛ ሆነው በደልን በራሳቸው ላይ ያመጡ ራሳቸው እኛማ አይደለን የሚላል ጌታ አላ ስ ከራስ ሄዱ፣ ተቃረቡ። በይተል መቅዲስ ከተቃረቡ በኋላ እዛ የቅድሙ የቅብጦችና የንጉሳን ቤት ርዝራዥ አለ። በተለይ መቅደስ አካባቢ ላይ ርዝራዥ አለ። እዛ ጀባሮች አሉ። እነ ፊሃ ቀውማን ጀባሪን አሉ። አመፀኞች የጎለበቱ መሳሪያ ያላቸው። እነዚህን ጥሶ ማን ነው የሚገባው? ስለዚህ በይተል መቅዲስን መግባት ይሄ ክብደት ስላለው ኢዛህብ አንተ ወረቡከ ፈቃትላ እንዳ ሀሁና ቃይዱን አለ። የድርቅና መጨረሻ በቃ ሙሳ አሁን የምትለውን ቤተል መቅደስ እንዳንገባ እንዴነ ችግር ስላለ ቅድሙ በእንትን ባህሩ ሲበላቸው የቀሩት ርዝራዦች አሉ። የጎለበቱ ናቸው፣ መሳሪያ አላቸው፣ አቅም አላቸው። ከነዚህ ተፋልሞ ተዋግቶ እነሱን ጨርሶ ለመግባት ስለማንችል እኛ እዚሁ እረፍት እናደርጋለን። ነቢይ ነኝ ትልልን አንተና አላህ ተዋጉና ከጨርሳችሁ በኋላ እኛ እንገባለን አሉ። ወላሂ አያስቅም። የድርቅና መጨረሻ ነው። ደረቆች ስንት ኒዕማ እያወረደላቸው